له الملك وله الحمد وهو على كل شيء قدير إلا غفر الله له ذنوبه وإن كانت مثل زبد البحر مثل زبد البحر عيشة يا الله ملك تنيا ما من عبد يقول የቁል አንድም الله ባሪያ لم يمل عند رد الله تعالى روحه الله روحን በሚመልስለት ጊዜ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚል የለም إلا غفر الله تعالى له ذنوبه الله ወንጀሉን ቢምረው እንጂ وإن كانت مثل زبد البحر የባህር አረፋን እንኳን ቢመስል ወንጀሉ ማለት ነው እንደ ባህር አረፋ የተቆለለ እንኳን ቢሆን ثم يردد ما رواه حذيفة بن اليمان رضي الله عنه قال حذيفة بن اليمان يالون يدقاقمال كان رسول الله صلى الله عليه وسلم إذا أوى إلى فراشه قال يا الله ملك تنيا ودمن يتاتشو سمتو يلو نبا من يلالو بسمك الله أحيا وأموت ጌታዬ አላህ ሆይ ባንተው ስም ሕያው ሆናለሁ እሞታለሁ የሚሉ ነበር ወኢዛ ስተይቀዘ ቃል ሲነቁ ምን ይላሉ አልሐምዱሊላህ አለዚ አሕያና ባዕደ ማ አማተና ወኢለይህ ኑሹር ምስጋና ለአላህ ይገባው ከገደለን በኋላ ሕያው ላደረገን መመለሻችንም ወደ እሱ ነው بعد ذلك يبادر إلى الطهارة والوضوء والصلاة ታዲያ ከዚህ በኋላ ይሄ ሙስሊም ምን ያደርጋል በመንቃቱ ተደሳች የሆነው ወዲያው ጦሃራ ያደርጋል ውዱ ያደርጋል የሌሊት ሰላትንም ለመስገድ ይነሳል ليجعل هذه الأعمال فاتحة نهاره بعد الذكر والدعاء ከዚክርና ከዱዓ በኋላ የእለቱ ወይም የቀኑ መክፈቻ እንዲሆን በሰላት ይጀምራል ማለት ነው። متجنبا الانشغال عنها بأي عمل آخر በሌላ ስራ ላይ busy ከመሆን በዚህ ስራውን ይከፍታል። የሰው ልጅ ሲተኛ ሸይጣን ስንት ገመድ ነው የሚያስርበት? በጆሮ ላይ ወይም ደግሞ በጭንቅላቱ አካባቢ ላይ ባለው ሶስት ሰባት ስምንት እሺ ሶስት ቁጥር የሚለው በስቷል። ትክክል ናቸው። ይሄ ሶስት እንዴት ነው የሚፈታው? መቼ ይፈታል? እንዴት ይፈታል? እሺ ኢስላሚዝ ወይ ውዱ አላችሁ አንድ ውዱ አንድ فإن استيقظ وذكر الله تعالى إن حلت عقدة ልክ ሲነቃ አላህን ካወሳ አንዱ እስር ይፈታል የመጀመሪያው ዚክር ነው ከውዱእ በፊት فإن توضأ إن حلت عقدة عقدة ውዱ ካደረገ ደግሞ ሁለተኛዋ እስር ትፈታለች ፈኢን ሰላ ኢን ሐለት ዑቅደቱ ከሰገደ ደግሞ የቀረው ሶስተኛው ይፈታል ፈአስበሐ ነሺጣን ጠይቡ ነፍስ ይሄ ወላሂ ሀቂቃ የሚታይ ነው ሰውነቱ የቀለለው ነሻጣ ያለው ሆኖ ድብርትና ጁአን የሚለው ለቆት ነሻጣ ነው የሚሆነው ቀኑን ሙሉ ነፍስያው ያማረው የተደሰተ ሆኖ ወኢላ አስበሐ ኸቢሱ ነፍሲ ከስላ ሰነፍ ስልቹ ሆኖ ነው የሚውለው ነፍሱ ያም እሱ ያሰረን ነው ከዛ እስር ለመውጣት በዚህ መንገድ ነው መሆን ያለበት በአጋጣሚ መጽሐፉን አንስቼው ባስተምራችሁ ስላልኩ ነው። አንብቤው ስላልተዘጋጀሁኝ ከየመሀሉ ላውጣጣ አልቻልኩኝም። መጽሐፉ ትልቅ ነው፣ ወደ ስልሳ ምናምን ገጽ ነው። ፕሮግራሙ ባዶ እንዳይሆን ነው እንግዲህ ከዛ በኋላስ እሺ ሒነ የስመዑ ልሙስሊሙ ልሐቁ አዛኑ ልፈጅሪ እውነተኛው ሙስሊም የፈጅርን አዛን በሚሰማበት ጊዜ يستحب له أن يقول مثل قول المؤذن إلا قوله حي على الصلاة حي على الفلاح مسلم له نسو يا مؤذن من لاش مستت توداج نمونه حي على الصلاة حي على الفلاح لا يبتشاسك بەنەزیبەتایە لا حول ولا قوة إلا بالله العلي الصلاة خير من النوم صدقت وبررت وبررت صدق رسول الله صلى الله عليه وسلم الصلاة خير من النوم فإذا فرغ من متابعة ما يقوله المؤذن في الأذان صلى وسلم على النبي يا أذان كان لك بهلا اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة وبعثه مقاما محمودا الذي وعدته بلو فزام بهلا يفرقون الدعاء ما تلقي شلال በተለይ ይህንን ያደረገ ሰው ሐለት ለሁ ሸፋዓቲ የውም ልቅያማ ብለዋል ነቢያችን አለ ሰላቱ ወሰላም የቅያማ ቀን ሸፋዓ አለው እሳቸውን ምልጃ ያገኛል ማለት ነው። ከዚህ በኋላ ምንድን ነው የሚያደርገው ዱዓ ማድረጉን በተመለከተም وعن انس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم لا يرد الدعاء بين الاذان والاقامه በአዛንና በኢቃም መካከል ዱዓ አይመለስም ዱዓ ተመላሽ አይደለም በማለት ነቢያችን ስ ላ ሰለም ስለተናገሩ ዱዓ ሊያደርግ ይገባል ወባዕድ አን የስተሚዕ ልሙስሊሙ ልሐቁ ኢላ አዛን ልፈጅሪ ዩሰሊ ረክዓተይ ሱና የፈጅርን አዛን ከሰማ በኋላ ሁለት ረክዓተይን መስገድ አለበት ፊ መንዚሊሂ መጀመሪያ ከቻለ በቤቱ لأن النبي صلى الله عليه وسلم رغب في أن يصلي المرء سوى الفريضة في بيته ነቢያችን ስለ ላ ሰለም ከፈርዱ ሰላቶች ያለውን ሁሉ وبيت بيتسجد نو أمهون ينساسوت خير صلاة المرء في بيته إلا المكتوبة من بلو حديثات شو مسرت يسولي صلاة يتشال ميهونو ببيتنا وكفر بصلاة ويتش بلو صلاة المارو مالتنا بل إلا ما ديستم واندزيهو يفجر ركعتين سنقرون ركعة الفجر خير من الدنيا وما فيها بلو በፈጅር የሚሰገደው ሁለቱ ረክዓ ሱናው ዱንያና በውስጡ ያለው ነገር ሁሉ በላጭ ነው። ዱንያንና በውስጡ ያለውን ነገር ሁሉ የሚወድ ነው፣ የሚበልጥ የሆነ ኒዕማ ነው ብለው የአላህ መልእክተኛ አስተምረዋል ማለት ነው። በሌላ ዘገባ ደግሞ አይሻ እንዳስተላለፈችው ነቢያችን ሰለላሁ ዐለይሂ ወሰለም ለም የኩን ነቢዩ ሰለላሁ ዐለይሂ ወሰለም ዐላ ሸይእ ሚነ ነዋፊሊ أشد منه تعاهدا على ركعتي الفجر ሱናና ተወዳጅ የሆኑ የራቲባ ከሆኑት የነቢያችን ስ ላ ሰለም ሱና ሰላቶች እንደ ፈጅር ሁለት ረክዓ እሳቸው ዘንድ የተወደደና የሚደጋገም ሁልጊዜም ደግሞ የሚተገበር የለም ብላለች ለዚህ ነው ሙሳፊርም ሲሆኑ የማይተዉት ማለት ነው የፈጅርን ሱና እና የፈጅርን ሱና መጀመሪያ ከቻለ በቤቱ እንደምን መስገድ ካልሆነ ያው በመስጂድ ቢሆን መስገድ አለበት ከዛ በኋላ ደግሞ ثم يخرج من دار ثم يخرج من داره الى المسجد لاداء الصلاه مع الجماعات ከቤቱ ወጥቶ ወደ መስጂድ ከጀማዓ ጋራ ፈርድ ሰላትን ለመስገድ መሄድ አለበት መውጣት አለበት لأن النبي صلى الله عليه وسلم أمر بها وذكر فضلها نبيات صلى الله عليه وسلم عز وجل فضل تناغروا عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم صلاة الجماعة أفضل من صلاة الفذ أو الفرد بسبع وعشرين درجة የጀማዓ ሰላት ለግል ወይም ለብቻ ከሚሰገድ ሰላት በሀያ ሰባት እጥፍ ወይም በሀያ ሰባት ደረጃ ይበልጣል ብለዋል። ના ગતલે વંડુજ મસ્જિદ લાઈ આદરા هن من البات الزلال أقومون إن شاء الله ሌላ ጊዜ ከየመሀል ማውጣት ተንሴቅ ባለው መልኩ በተያያዘ መልኩ ባስተምራችሁ ይሻላል። ፕሮግራሙ ባዶ እንዳይሆን ብቻ ስለፈለኩ ነው። ቶሎ ማይክ ይዤ ክታቡን ያየሁት ጥሩ ኪታብ ነው። አልበርናምጅ ልየውሚዩ ሊልሙስሊም ልሓቅ ይላል። شكرا لكم والله سمعنا في البرنامج أمت الله برايفت من داتي Mic مايك فري يهوك for mic السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته مصعب ابن عمير مع دار يالا نساس ጀዛኩሙላህ ኸይር ጀዛ ኡስታዝ አንተ ባሰማርከን እኛ በሰማነው የምንጠቀም አላህ ያርገን oh ሀምዛ okay። ዋአለይኩም ሰላም ወረሕመቱላሂ ወበረካቱ አሐዱን ሌላ ጊዜ በደንብ አዘጋጅቶ ያስተምረናል ኢንሻአላህ አሁን ዛሬ አይሰማም አይሰማም እንዴ? ሆፒዬ እንዴት ነሽ? መሐመድስ እንዴት ነው አደገ? miss አርገንሻል። በጣም ጠፋሽ ከሩሙ ማን ነው? አይሰማም يا الله። እንግዲህ ካልተሰማችሁ ምንም ማድረግ አልችልም። ከዚህ በላይ መጮህም አልችልም። እንግዲህ ሀምዛ አይሰማ ጩሂ <laughs> ጩሂ። ድምጼ ሴት ተደርጓል። በቃ ከዚህ በላይ ከራሳችሁ ጨምሩ። ልጮህ ብልም በኋላ የወንድ ድምጽ መስሎ እንዴ ኒሆፕ የእሷንም ስም የሰረቃለ ብሎ red እንዳይሰጡኝ አይሰማም። እሞ አንሳ okay በስልክ የሚገቡት ችግር አለበት መሰለኝ። جزاك الله ሀምዛችን እኮ እሷ እዛ ወደ private ሄደ ጥያቄ ካለሽ ሙሳብራ ስመለሱ ጥያቄ መጠየቅ ትችያለሽ። አዎ እንዴ ኢንሻአላህ። አብራሪ ጠፋ፣ ሰሞኑን አላየሁትም። ያ ስሙን ሰርቀሽ አይ ጨምረሽበት አዋ ወጣሽ ማሻአላህ አንድ ቁጥር ጨምረሽበት አለ። አላህ ያኖርልን ውድ ወንድማችን። ትላንት ነበረ። እኔ ትላንት አልነበርኩ፣ አብሰንት ነበርኩ ትላንት ቅዳሜና አሁን ስቴጇ ላይ ተቀይሯል። ቅዳሜ ከሰዓት እና እሁድ ከሰዓት አልኖርም። إن شاء الله። okay ትናንት ነበረ። ما شاء الله። ቅዳሜ ከሰዓት እሁድ ከሰዓት ቀሪ ነኝ ማለት ነው ከ interfaith ወይ ሲያሳዝነኝ እኮ ኡስታዝ ሀይደር እሱ ከባለ ኢንሻአላህ ከባል አይጠፋም። ማሻአላህ እኔም አልጠፋም። ዩዶን ጋር ነው አገር ላይ እስክሉኝ ድረስ አሰላሙ አለይኩም ወሰላም ወራህመቱላሂ ወበረካቱ። መርየማችን እህታችን ሌት ሆና መታለች። እንዴት እናርጋት? እንቅጣት ወይስ ዛሬ አፉን እንላታለን? እንቅጣት ወይስ እንዴት ነው? ጀማዓ ምን ይላል? መቀጣት አለባት ወይስ አፉ እንበላት? ዛሬ ለዛሬ እንለፋት። ፈርዶስ ነው አለች፣ ሙና ነው አለች። ሌላስ? okay አብራሮ ነው አለ፣ ዑመርም ነው አለ። እንዴ ሁሉም ነው። በጣም ይወዱሻል ማለት ነው። አላህ ይውደዳችሁ። ለዛሬ ትታለፍ ተብሏል። ዳሩቲ በምጥምጣ ትቀጣ ብላለች። አይ ሀድ አይ ሀድ ዩ ሀድ ሀምዛ ዛሬ <laughs> ዛሬ ትሳለፍ ተብሏል በድምጽ ብልጫ። okay ዋት ዋዝ ዘ ኩዌሽን ሀምዛ? አይ ዲድንት ሲ ወደ ላይ ልሂድ ወደ ላይ ሂድ የለው ሀምዛ okay መርያም ዛሬ በ interfaith ጀማዓ ምህረት ተታልፈ እሷ ስናገረው ቅድም ውዱ ያለው ከሚ oh oh, በሶስት ሸይጣኖች በሶስት ያስሩታል ያለው ሀምሳ በሶስት ነገር ያስሩታል ያለውን ነው። ሀምሳ እዛ ተኮሽ okay መጀመሪያ ልክ ከአልጋ ስነሳ አዝካር ሲያደርግ ላይ ከአውድ ብላ ስል አንዱ ይፈታል አለ። ኖ ደርስ ነቲንግ ቱ ዱ ከመኝታ በፊት ከተኛ በኋላ ነው እንግዲህ ሁለተኛው ደግሞ እዱ ሲያደርግ ነው። ሶስተኛ የምፈታው ለሰላስቆ ማለት ነው። ሶስት ነው። <clears throat> ይህንን practice አድርጋችኋል። ጠዋት ተነሳችሁ ፈርጅር ሰግዳችሁ ቀኑ ሙሉ በቃ ቀለል ብሎ ነው የሚያውጡ before after sleep oh አልነገረንም እኮ የ before sleep ኡን አሁን ከተኛሁ በኋላ ነው የተባለው። በሶስት ነገር በሶስት ሶስት ጊዜ ነው በሶስት ነገር or ሰምቲንግ ላይክ ዳት አሃ ሳቂታ አልነግርሽም። እና አንዱ የምፈታው ገና ከእንቅልፍ ስትነሳ አዝካር ስታረግ፣ ሁለተኛው ውዱ ስታረግ፣ ሶስተኛው ለሰላት ስትቆም ነው። እንግዲህ ከመኝታ በፊት and I understood otherwise making do before the sleep ያ ይሄማ ያለ እኮ ነው ሀምዛ እዶ አርጋችሁ ተኙ ተብሏል አይደል አርዋና ወአለይኩም ሰላም ወራህመቱላሂ ወበረካቱ አሁን ይሄ ከተኛህ በኋላ ጠዋት ስትነሳ ነው። ጠዋት ስትነሳ እንዴ ሰይጣኖች እኮ ስብሓንላህ ሌላ ስራ የላቸውም የሰው ልጅ ከማጣመም ውጭ። አዎ እንሻላ አንድ ቀን ቶኒ 2314 one day ልጆቻችሁን እዚህ አስተምርላችኋለሁ። <clears throat> ያ እናንተን ሳይሆን እናንተ ያው አብረን ተምረናል የልጆቻችሁን ማለት ነው። ተምረን የምናስተምር ያርገን። አዎ ለአንቺ አይደለም እሱ እና እንደ የሸይጣን ነገር እኮ ሱብሃነላህ አላህ እኮ ለዚህ ነው በብዙ ቦታ ጠላታችሁ ነው ጠላታችሁ ነው ጠላት አድርጋችሁ ያዙ የተባለው። እንደ ሌላ ስራ እኮ የለውም። በቃ ጠዋት በቃ ይህን ትልቅ ብርድ ልብስ አምጥቶ ይጭናል። በቃ በስንት መከራ ነው የምንነሳው። ለሌላ ነገር ቢሆን ግን ለስራ ሲሆን ተነሽ ተነሽ እንዴ ስራ እንጀራ check check late ከሆንሽ የሶስት ሰዓት የአራት ሰዓት check እኮ ይቀነሳል። ተነሽ ራሱ ነው ከሚቀሰቅሰው። እኛ የምንነሳ መሰላችሁ? ራሱ ሰይጣን ነው የሚቀሰቅሳል። ተነሱ ተነሱ እንዴ ለስራ አለቃ ምናምን ነው አለቃ ሳይሆን ራሱ ሸይጣን ነው የሚቀሰቅሰን። እኔ እንደዛ ነው የማየው። አዎ ኡስታዝ ጨረሰ ሳቅታ ጉድሽ ነው ኡስታዝ ጨረሰ አመለጠሽ ግድ እና ለሰላ ሲሆን ግን ብርድ ነው በቃ በኋላ ምናምን ሱብሃንአላህ አላህ ይጠብቀን ነው እና አላኩልሃል ጠዋት ተነሱ ስሰገድ ቀኑ ሙሉ ቀለል ብሎ ነው የሚያልፈው። አይ አንደርስታንድ ኮድ አይ አንደርስታንድ ኮድ ፒፒ ኦ ያ ኔትወርክ አላህ ይዳይሶ ትንሽ ክለሳ አላመለጠን። መርያም ያስተማረው ከዚህም ከዛም አድርጎ ነው ስለ እንትን ምንድን ነው አልሐምዱሊላህ ሙስሊም እንዴት ናችሁ እናንተ? ስለምን ምን ነበር ሀሳቤ? ሌላ ጊዜ በደንብ አስተምራችኋለሁ አዘጋጅቼ። ሳይዘጋጅ ነው ዛሬ በቃ መጽሐፉን ፊት ለፊቴ ስላየው። ላንኮም አለይኩም ሰላም ወረሕመቱላሂ ወበረካቱ ከዚህም ከዛም አድርጎ ያስተማረንና ሌላ ጊዜ በደንብ ተዘጋጅቼ ብቻ ያስተምራቸዋለሁ። ስራ ስንፈታም ከሸይጣን ነው። መሪያም ገባሽ አሁን? ኡስታዝ አባ ሀይደር አለ። private ነው ያለው፣ ይመለሳል። okay ሌላ ጊዜ ግን እንዳታረፍጂ ዛሬ ተምረሻል ምህረት ተደርጎልሻል ሌላ ሶስት ሰዓት ነው ያረፈርሽው ዛሬ እኮ ሶስት ሰዓት ነው ያረፈርሽው አሁን እችን ሶስት ሰዓት ማጣጣቅ ማጥ ነው ቆይ ማጠጋጋት ነው ነው ነው ማጠጋጋት ማጣጣቅ ነው ምንድነው ኤኒዌይ ገብቶሻል ምን ለማለት እንደፈለኩኝ መክፈል አለብሽ ነገ ኢንሻአላህ ማጣጣት ማጣጣት አለብሽ ሃሃሃ እኔ ጡረታ ልወጣ ነው did you forget what you say ማርያም the last minute እስከ መጨረሻ ያልሽውን ረሳው ረሳሽ እንዴ? አርስታስ አንድ በይልኝ። ኡስታዝ ይመጣል። ቆይ private ሄዶ ነው። ነው መጥፋት ይሻልሻል መርያም። ሙስዓብ ብን ዑሜር ይመጣል። አብሽር። ግን ሁሉም ይሳተፍ። እሺ ከሳፎ የለም it's okay ከሳፎ ከሌለ ማርያም አንቺ በደንብ የምትሳተፊ ከሆነ ሁሉም እንደኔ ይሁን ለማለት በጣም ይከብዳል። ጀስት ካመን ሴንስ ወደ ሰካ ጀዛከላ እና አትሊስት ሎቢ uh, ላይ ሎቢ ላይ ነቃ ነቃ በሉ። በተለይ እሷ ሲያስተምር ነቃ ነቃ ነቃ ነቃ በሉ። አረ ግን ትንሽ እንኳን በቃ እኔ ያለው አንቺ ያለሽ አሜን አሜንቱ አሜን እነ ትዌንቲ ፎርቲን የሎቢ አንበሶች አሉ እነ ሀምዛ የሎቢ አንበሶች እነ ዳሮል ሂዳያ ዳሮል ሂዳያ ሁለቱም አሜንቱ አሜንም አሁን ጀምራለች ምንም ችግር የለም እነ ዳሮል ሂዳያ የሁለቱም ነች ዳሮል ሂዳያ ትንሽ mic ላይ በርታ ብትይልን ደስ ይለናል ሌላ ማን እናለ ኧረ አለን ብዙ ብዙ ጀግኖች አሉ። አብሽሪ ተስፋ አንቆርጥም። real አንበሶች፣ የላዲ አንበሶች፣ የምን real አንበሶች እና ትንሽ ዳረል ሄደ። አንቺን ማይክል አይበርታ በይልን ስንጠራቸው የለም። ስትጠሩ አቤት በሉ፣ ስትላኩ ወዴት በሉ። ወደ ጀነት ነው ከዛ ፈትዋ ላይ ናት። እኔ ፈጥራ ላይ ነኝ። ኡስታዝ ጨረሰ። አሁን መንተስ ነኝ እ ሽሙት ሽሙት ምን ነው ሐምዛ ሽሙት ሽፉት ነው ማለት ማለት ፈለክ እንደ የሚበላ ሽሙት ሽሙት ወጥ ሽፉጥ ነው። ሽፉጥ ቆንጆ ነው እኮ በተለይ የእንትን ላይ ረመዳን ላይ ማሽሟጠጥ ኧረ ማሽሟጠጥ እስታፍርላ